السلام عليكم ورحمة الله وبركاته يسمى الجمزي طيب الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه الذي أتم علينا النعمة حمدا يليق بجلاله وعظمته فله الحمد والشكر اولا واخره እንኳንም አላህ Subhanahu Wa Ta'ala ለዚህ ቀን አበቃን አልহামዱሊላህ ጸጋው ያልቅበትም ጸጋውን ያትረፈፈብን ይህንን በሽታ አላህ Subhanahu Wa አንስቶልን እንዲሁም እንደሰትበት ቀን ደግሞ አላህ ያድርስልን ሁሉም በጭንቀት ላይ ነው ዘንድሮ ረመዳን ያለፈው ረመዳን ረመዳን ሳይመስል ረመዳን ቀርቶ ጀማዓ ሶላ ሳይመስል ነው ያለፈው ስለዚህ ያው አናማረውም አልহামዱሊላህ ነው የምንለው አላህ Subhanahu Wa Ta'ala ትንሽ ነገር ሲፈትነን ለኛ ትልቅ ነገር ነው ለሱ ምንም አይደለችም በማትታይ ነገር ነው የፈተነን እንግዲህ አላህ አሳያችሁ ግን ዓለምን አጥለቅልቆ ሀያላነን ያሉትን ምድር አልችላቸው ብሎ ሰማይን ዘልቀልን ያሉትን ሁሉ መነሻ መድረሻውን ያሳጣቸውና አልহামዱሊላህ ማንነቱን አሳይቷላ ላልገባቸው ማለት ነው እና አይፈተነን አይፈተነን ነው የምንለው እኛ ኃይሉን ቁድራውና አቀዋለና አልহামዱሊላህ በመቀጠል ያው እንግዲህ ኢንሻአላህ ደርሳችን እንጀምራለን መትን የምትቀሩ እህቶች ካላችሁ ጀምሩ እንጀምር السلام عليكم ورحمة الله وبركاته أستاذ أستاذنا نكون سلام متو وعليكم السلام وعندنا قوياكم بسم الله الرحمن الرحيم عليه الصلاة والسلام رسول الله صلى الله عليه وسلم وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم صلاة الليل مثنى ومثنى <clears throat> فإذا خشي أحدكم الصبح صلى صلى ركع ركعة واحدة توتر له ما قد صلى متفق عليه وللخمسة وصححه ابن حبان بلفظ صلاة الليل والنهار مثنى ومثنى ومثنى وقال النسائي هذا خطأ قطع هذا خطأ الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ክቡራንና ክቡራት የፓልቶክ ደርስ ተከታታዮቻችን የቡልጉል መራም ደርሳችን ዛሬ በአዲስ እንደገና በአዲስ ይጀምራል ማለት ነው የምንነሳው ኪታቡ አሶላት ውስጥ ነው የምንገኘው ባቡ ሶላት ተጠወ ሐዲስ ቁጥር 295 ላይ ሐዲስ ኢብኑ ዑመር ማለት ነው ያው እንደተለመደው ሰኞና ሮብ ኢንሻአላሁ ተዓላ በአሁኑ ሰዓት ማለትም በውጭ አቆጣጠር 9 ሰዓት ማለት ነው በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ያው እስከ 4 ሰዓት ወይም እስከ 10 ሰዓት እንቀጥላለን ማለት ነው باذن ጀለ ወዓላ عن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم صلاة الليل مثنى مثنى فإذا خشي أحدكم الصبح صلى ركعه واحده توتر له ما قد صلى متفق عليه وللخمسه وصححه ابن حبان بلفظ صلاه الليل والنهار مثنى مثنى وقال النسائي هذا خطأ عن ابن عمر مالك عبد الله بن عمر تزجب رضي الله عنهما የልጅንም የአባትንም ስራ አላህ Subhanahu Wa Ta'ala ይውደድላቸውና ምን ቃል አለ አብዱላህ ኢብኑ ዑመር ቃለ ረሱልላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ተናገሩ ይሉናል ሶላቱ ለይሊ የሌሊ ሶላት መስና መስና ሁለት ሁለት ረካ ነው የሚሰገደው ሁለት ረካ ሰግዶ ማሰላመት ሁለት ረካ ሰግዶ ማሰላመት ማለት ነው የሌሊት ሶላት ስን <coughs> የሌሊት ሶላት ስንል ከኢሻ ሶላት በኋላ እስከ አልፈጅር እስከ አልፈጅር ድረስ ያለው የሌሊት ሶላት እንለዋለን ምናልባት ኢሻም የሌሊት ሶላት ነውና ሁለት ረካ መስገዱ እንዲያትሉ ማለት ነው ምክንያቱም ያለነው ሶላት ተጠውዑ ላይ ነው በፈርዱ ሶላት ላይ አይደለም ያለነው ሶላቱ ለይሊ ማ بعد العشاء ከኢሻ በኋላ የምንሰግደው የሌሊት ሶላት ትርፍ ሶላታችን መስና መስና ሁለት ሁለት ረካ ነው የሚሰገደው ማለታችን ነው ሁለት ረካ ሰግዶ ማሰላመት ገደብ ግን የለውም አያይዛችሁ አራት እንዲያሰግዱ ስድስት እንዲያሰግዱ ማለት እንጂ ገደብ የለው فاذا خشي احدكم الصبح ሁለት ሁለት ያደረገ እየሰገደ አሁን ሊነጋ ነው ብሎ ፍርሃት ስጋት ካደረበት ማለት ነው فاذا خشي ከፈራ ወይም ከሰጋ አሃዱኩም አንዳችሁ አስብሐማት ጥሩ አስ ፈጅር የፈጅር መውጣት ጥርጣሬ ከመጣበት ሰላ ረካተ ዋሂዳ ማለት ያው ሌሊቱ እያተገባደደ ነው እያለቀ ነው ወደሚለው ከመጣ አንድ ረካት ይስገድ አንድ ረካ ብቻዋን ቱቲሩ ለሁ ነጠላ ታደርግለታለች ማቀር ሶላ የሰገደው ሁሉ ረካተ ረካተ እያደረገ ሲሰግደው ያደረው ሁሉ ምን ታደርግለታለች አሉ ውትር ታደርግለታለች ብለው ነብዩ አለይሂ ሰላቱ ወሰላም ተናግረዋል አለ ይሄ ቡኻሪና ሙስሊም የዘገቡ ሶሂህ ሐዲስ ነው ሌሊት ላይ አራት ረካ መስገድ አይበቃም ባይባልም ነገር ግን መስገድ ያለበት ሁለት ሁለት ረካ ነው ነው ወሊል ኸምሰቲ ቡኻሪና ሙስሊም በዘገቡ ዘገባ ወሰሐሐሁ ኢብኑ ሒባን ኢብኑ ሒባንም ጥሩ ሐዲስ ነው ያለው ሲሆን ቢለፍዝ በሚለው ቃል ነው ሶላቱል ለይሊ ወነሃርን ጨምራ ያሹት የቅድሙ ሙተፈቅ አለህ ያለው ሐዲስ ሶላቱል ለይሊ ብቻ ነበር የኛው ግን ሶላቱል ለይሊ ወነሃሪ ያለ የሌትም የቀንም ሶላት መስና መስና ሁለት ሁለት ነው የሚሰገደው በሚል ዘግቦታል ነገር ግን وقال النسائي ኢማሙ النسائي هذا خطأ ስህተት ነው ብለውታል ወነሃሪ የጨመረው ዘገባ ስህተት ነው ሙተፈቅ አለህ የሆነው ሐዲስ ሰው የሆነው ሐዲስ ማን ምን እንድናሩ ሶላት ላይ መስና መስና ብቻ ነው ይሄኛው ወነሃር የጨመረው ዝም ብሎ እንግዲህ አንዳንዱ ወሬ ለማጣፈጥ የፈለገ ሰው ጨመር የሚያደርገው ወሬ ነው ማለታቸው ነው ፈጦ ማለት በጥቅሉ ሐዲሱ ሰሂህ ነው ወነሃር የሚለውን ሳይጨምር ማለት ነው ወነሃር የሚለው ግን ችግር አለበት ነው ሶላቱል ለይሊ ማለት አደዱ ሶላቱል ለይሊ እንደማለት ነው መስና መስና መስና መስና እንጂ መስነን መስነን አንለው መስና መስና ነው የሚባለው ለምን غير منصرف ነው ይላሉ አረበኛ ግራመር ላይ ተንዊን የማይገባቸው ቃላቶች አሉ ተንዊን የማይገባቸው ዶመተን ፈትሐተን ከስረተን የማይገባቸው ማለት ነው ከዛ አንዱ መስና የሚለው ቃል ነው ለምን ወስ እና አድል የሚል ነገር አላቸው اثنين اثنين ካለው የተወሰደው መስና የሚለው اثنين اثنين ከሚለው የተዓደለ ነው ይላል ስለዚህ አይነወንም ምን ጊዜ መስና መስና ነው فاذا خشي احدكم الصبح اي فوات الليل بطلوع الصبح الصبح ፈጅሩ በመውጣቱ የሌሊት ሶላት ሊያበቃብኝ ነው ብሎ ከሰጋ አንድ ረካ ይጨምርበት ማለት ነው በጥቅሉ ሐዲሱ ግልጽ ነው የሌሊት ሶላት ሁለት ረካ ያደረግ መስገድ ነው ያለብን ነው ገደብ ግን አልተሰጠም ብቻ ነብዩ አለይሂ ሰላቱ ወሰለም ይሰግዱ የነበረው 11 ረካዓ ነው 11 ረካዓ ነው አንድ ውትር ናት 10 ረካዓ ሸፋ አድርገው ማለት ነው አይሻ እንደሚዘግቡልን ማዛደ ረሱላህ ሰለላሁ ዐለይሂ ወሰለም في رمضان ولا في غيره على 11 ረካዓ ይላሉ በረመዳን ሆነ ከረመዳን ውጭ ከ11 ረካ በላይ ጨምረው አያውቁም ነብዩ አለይሂ ሰላቱ ወሰለም ብለዋል ሌሎች ደግሞ ሰሃቦች አየን ያሉ ደግሞ ተዘግበዋል አጋጣሚ 13 ዘግበዋል ሌላው ደግሞ 15 ተዘግቦ ነበረ ግን ሐዲሱን ሲያስማሙት 14 የሚያለው ከሶላተ ሌሊት በፊት ረካዓተን خفيفتين እንደው ከእንቅልፍ ተነሰው አድርገው ትንሽ መለማመጃ የሚባል ነገር የለም ሁለት ረካ ቀለቀላ ቢሰግዷት ነበር ያቺ ከምን ማትቆጣ ከዛ በኋላ ወደ ዋናው ሲገቡ ግን አንዱ ረካ ላይ ሱረቱ በቀራ አለ ኢምራን ምናምን የሚቀሩበት ረጅም ረጅም ሱራ ስለዚህ ያቺ መጀመሪያውን የቆጠረ ሰው ስንት መዘገበ 11 ረካ ይሆን ሲጨመርበት 13 ሆነ ማለት ነው እንደገና ሌሎቹ ደግሞ 15 ብሎ የዘገቡት ደግሞ ይችንና የሱብሂን ሱና ጨምሮ ዘግበው ነው የሚባል ነገርም አለ አለ አይሐል ለያው ሐዲስ ሳይሆን ስለመጣ ለማስማማት ነው ይሄን ሞከሩት አንዳንዶቹ አንዳንድ 13 ሰግደዋል ማለት ነው አይሻ ላይ ላየችም እንጂ ምንም አሉ በጥቅሉ አብዛይ ስራቸው ግን ስግደታቸው ነብዩ አለይሂ ሰላቱ ወሰለም 11 ረካ ነው ያለምንም ጥርጥር ማለት ነው እኛሳ ያው እንደሳቸው ግን አርዝመን ከሰገርን እንደዛው 11 ረካን ሰግዳለን እኛ ግን አቁዋውም ኃይሉም የለንም እንደሳቸው አግቦ መስገድ ማንም ይቻላል አይደለም በአሁን ሰዓት ስለዚህ ብንጨምርም የሚከለክለን የለም ገደብ አልሰጡትምና ብቻ ሆሆት ረካ ያደርግ ሰግደን መጨረሻ ላይ አንድ ረካ ብቻውን ሰግደን ወትር እናደርገዋለን ማለት ነው ቀጥሉ አን هريرة رضي الله عنه قال قال رسول الله صلى الله عليه وسلم الصلاة بعض الفريضة صلاة الليل أخرجه مسلم وعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم افضل الصلاه بعد الفريضه صلاه الليل اخرجه مسلم በጣም ደስ የሚል ሐዲስ ነው ሐዲስ ደግሞ ከአቡ ሁረራ የተዘገበ ሐዲስ ነው ይሉናል አቡ ሁረራ ቃል አሉ ምን አሉ ቃል ረሱላህ የአላህ መልእክተኛ አሉ ሰለላሁ ዐለይሂ ወሰለም አፍضل الصلاه ከሶላት ሁሉ በላጩ بعدል ፈሪዶቲ ማለት ከአምስት አውቃ ሶላቶች ውጭ ከዋናዎቹ አምስት ጊዜ ከሚሰገዱት ከፈርዶቹ ውጭ ትልቅና በላጭ የሚባል ሶላት ቢኖር ሶላቱል ሌሊ የሌሊት ሶላት ነው ለምን በላጭ ሆነ ምን አበለጠው ሌት ማለት በደንብ አይታችሁትና አስታውሳችሁ ከሆነ ቀን የምትሰግዱ ሶላትና ሌት የምትሰግዱ ሶላት በጭራሽ አይገናኝላችሁ በጣም ለውጥ አለው አይደለም ትምህርት እኮ ራሱ እንደው ዒልም እኮ ቀን የምንማረው ዒልምና ቀስ ብለን ሌሊት ላይ ምንማረው በጣም ይለያል ለምን ወስዋሱ ይጠፋል ሌሊት የለም ጩሃቱ ምኑ ይጠፋ ሁሉም ይተኛል በዛ ሰዓት ይዩልኝ ስሙልኝ የሚባል ነገርም የለም ለመባል ለመታየት ለጉራ የሚሰራ ስራም የለም ከብዙ ነገር የራቀ ነው ያ ያ ነገር ሲደማመር ሶላቱን ሶላት ያደርገዋል ስለዚህ ከሌሊት ሶላ ከፈርድ ሶላት ቀጥሎ ትልቁ ሶላት በላጩ ሶላት የሌሊት ሶላት ነው ብለዋል ሌሊት ሶላት እናብዛ በተቻለ መጠን ትንሽም ተውን እናስለምድ اخرجه ሙስሊም ኢማሙ ሙስሊም ዘግበውታል ነው طيب እንግዲህ የሌሊት ሶላት በላጭ እንደሆነ ነው እዚህ ጋር የሚያሳየው ሌላ ቦታ የሱቢ ሱና ኮራሱ ምን ያህል ደረጃ እንዳላት የተነገረበት ነገር አለ حديث ابن عمر بروايه الصحيحين يدل على مشروعيه صلاه الليل اثنتين اثنتين تعرف الذهبته ولا እንደገና طيب شيخ الاسلام عندهم አዎ ሼኹ الاسلام ምን ይላሉ وحمله الجمهور على انه لبيان الافضليه የሌሊ ሶላት ሆት ረካ ነው የሚሰገደው ሲሉ ከዛ ውጭ አይሰገድም ለማለት ሳይሆን በላጩ ሁለት ረካ አድርጎ መስገድ ነው በሚለው ላይ ጅምሁሩ ተቀብሎታል አሉ ይሄንን በመደገፍ አቡ ሐኒፋ ኢማሙ ሻፊዒ ኢማሙ አህመድ ተጉዘዋል እና ሐሳብ ወስደዋል ይላል ኢማሙ ማሊክ ግን ከሁለት ረካ በላይ ጨምሮ መስገድ አይቻልም የሚል አቋም አላቸው ለምን የሌሊት ሶላት ሁለት ረካ ነው ሲባል መፍሁመል ሐዲሱ ሐስር ነው ከዚህ ውጭ አይቻልም እንደማለት ነው የሚያሳየው የሚል ነገር ያመጣሉ ግን የሳቸውን አቋም ደግሞ የሚጻረርባቸው ነገር አለ ነብዩ አለይሂ ሰላቱ ወሰለም አምስት ረካ ሰግደዋል በሌሊት መሳቸው መጨመር አይቻልም ያው ኢማሙ ማሊክ ነገር ግን ነብያችን አምስት ረካ ሰግደዋል ውትር በሌሊት አያይዞ ማከ ሳይቀመጡ ያው ስለዚህ ይሄ አባባል መጨመርን ለመከልከል ሳይሆን በላጩ ሁለት ሁለት ረካ ያደረጉ መስገድ ነው ለማለት ነው ስለዚህ ሐስር የለውም ጅምሁሩ ዑለማ የሌሊት ሶላት ሁለት ረካ ብቻ ነው መሰገድ ያለበት የሚለውን ብቻ የሚለውን ቃል ያፈርስባቸዋል ይሄ ሐዲስ ብለዋል እሺ በአፍዶሉ ሶላቲ بعد الفريضه صلاه الليل ከሶላት الفرض ቀጥሎ በላጩ ሶላት የሌሊት ሶላት ነው اقرب ما يكون العبد من الرب في جوف الليل من الحديث ደግሞ አለ فإن استطعت أن تكون ممن يذكر الله في تلك الساعة فكن إن من الليل ساعة لا يوافقها عبد مسلم يسأل الله خيرا إلا أعطاه إياه የሚል መሐዲስ አለ ምን ማለት ነው የሰው ልጅ ወይም ባሪያ ከጌታው ዘንድ በጣም የተቃረበ የሚሆንበት ሰዓት ቢኖር ሌሊቱ ነው ጀውፈር ሌሊ የሌሊቱ ሆድ ማለት ነው ያው ውስጥ ማለት ሌሊቱ ነው ማለት ነው ስለዚህ አላህም በዛች ሰዓት አንድ ባሪያ ከአላህ ዘንድ በጣም በሚቃረብበት ሰዓት አላህን ከሚያሳውሱት ሆነ ለመገኘት ከፈለክ አንተ በዛ ሰዓት አስተዋሽ ሆነ ሰጋጅ ሆነ ማለት ነው ኢነ ሚነ ሌሊ ሰዓ ከሌሊቱ የሆነ ሰዓት አለች ያችን ሰዓት ደግሞ ሙስሊም ሆኖ የሆነ ባሪያ አያገኛትም አላህን እየለመነ አንድ ነገር አላህ የለመነውን ነገር እውን ቢያደርግለት እንጂ ተብሏል በቁርአንም ተተጃፋ ጅኑብሁም አንል መዳጂዕ يدعون ربهم خوفا وطمعا ሱረቱ ሰጅዳ ላይ የምናገኘው ማለት ነው አማኞችን ባህሪያቸውን ሲገዛው እነዚያ ናቸው ጎኖቻቸው ከምንጣፍ ላይ ከፍራሽ ላይ የሚርቁት ለምን ቅጣቱን ፈርተው ጀነቱን ከጅለው ጎናቸውን ከፍራሽ አርቀው በሶላት በኢባዳ የሚያሳልፉ ይላል አላህ Subhanahu Wa Ta'ala አሞካሽቷቸዋልና የሌሊት ሶላት በጣም ትልቅ አጅር ያለው ነገር ነው እንን ለማመደው ለመስገድ ሞክረው ነው ያጠሉ። وعن أبي أيوب الأنصاري رضي الله عنه أن رسول الله صلى الله عليه وسلم الوتر على كل مسلم من يؤتي بخير فليفعل ومن بثلاث فليفعل ومن واحدة حسنه الأربعة إلا الترمذي وصححه ابن حبان ورجح النسائي وقفه وعن أبي أيوب الأنصاري رضي الله عنه أن رسول الله صلى الله عليه وسلم قال الوتر حق على كل مسلم من أحب أن يوتر بخمس فليفعل ومن احب ان يوتر بثلاث فليفعل ومن احب ان يوتر بواحده فليفعل رواه الاربعه الا الترمذي وصححه ابن حبان ورجح النسائي وقفه አቡ አዩብ አልአንሳሪ ታዋቂው ሱሐቢ ነው የመዲና ሰው ነው ልዩ ታሪክ ያለው ታስታውሱ ከሆነ በጣም የሚለይበት ልዩ መታወቂያ ነብዩ አለይሂ ሰላቱ ወሰለም ሂጅራ አድርገው መዲና ሲገቡ ቤታቸውን እስከሚያሰሩ ያረፉት እሱ ቤት ነው አቡ አዩብ አልአንሳሪ በዚህ ይታወቃል طيب ቤቱን ለቆላቸው ማለት ነው ከሱ ተዘገበ ረዲየላሁ ዐንሁ ምን አለ አነ ረሱላህ ሰለላሁ ዐለይሂ ወሰለም قال የአላህ መልእክተኛ እንዲህ የሚቀጥለውን ተናግረዋል አለ አል የውትር ሶላት ወይም የሌሊት ሶላት ያው ውትር ስንል ከነጠላው ጋር የምትሰገድ ሶላት ናት የሌሊት ሶላትም ውትር ይባላል ዙሮ ዙሮ ውትር ስንል ግን ነጠላው ያለችበት ሶላት ነው ሶስት ረካን ሰግድ እንችላለን አምስት ረካን ሰግድ እንችላለን ያው ውትር ይባላል አልውትሩ ውትር ሶላት ሐቁን ሳቢቱን የተረጋገጠ ነው ሱነቱን ሳቢታ ማለት ነው የተረጋገጠ ሱና ነው ማለት እንጂ ዋጅብ ማለት አይደለም አላ ኩሊ ሙስሊሚን ሙስሊም በሆነ ሰው ላይ ሁሉ የተረጋገጠ እውነተኛ ሶላት ነው ስለዚህ من احب ان يوتر አምስት ረካ መስገድ የፈለገ ሰው ፈለፋል አምስት አርጎ መስገድ ይችላል ومن احب ان يوتر ሶስት ረካ አርጎ መስገድ የፈለገም ፈለፋል ይፈጽም ይተግብር ይስራ ومن احب ان يوتر በአንድ ውትር ሰግዳለህ ያለም ሰው የሞከ ካለ ፈለፋል ይስራ ይስገድ ችግር የለውም ሶስት ምርጫ ነው አንድ ረካ ሙትር ትባላለች ሶስት ረካ ሙትር ይባላል አምስት ረካ ሙትር ይባላል ሰባትም ዘጠኝም እያለ ይቀጥላል ነገር ግን ትክክለኛ ማን ነው የውትር መሐከለኛ እንደ ወይ ዝቅተኛ የሚል ብዙን ጊዜ ሶስትን ነው ሶስት ረካ ነው በመዛቦችም በመስም የሚታወቀው ማለት ነው ነገር ግን የደከመውና አልቻለ ሰው አንድ ረካ ቢሰግድ ራሱ ውትር ሰገደ ይባላል ለምን ውትር ማለት ነጠላ ነው እነላህ ውትሩን يحب الوتر አውትሩ አላህ ውትር ይባላል ነጠላ ነውና ነጠላ ነገር ውትር ይባላል ዙሮ ዙሮ ማለት ነው እሺ ይሄን ሐዲስ አራቱ ዘግበውታል ከትርሚዚ ውጭ አሉት ከትርሚዚ ውጭ አቡ ዳውድ ነሳኢ ኢብኑ ማጀህ ማለት ነው ወሰሐሐሁ ኢብኑ ሒባን ኢብኑ ሒባን ደግሞ ሶሂህ ነው ጥሩ ነው ብለውታል ኢማሙ ነሳኢ ከመዘገባቸው ጋር ወቅፍ መሆኑን አብልጠዋል ወረጀሐት አብልጠዋል ማለት ነው አነሳኢ ነሳኢ ወቅፈው የዘገባውን ደረጃ ወቅፍ ብለው የሚለውን አብልጠውታል መውቁፍ ነው ሐዲሱ <coughs> ማለታቸው ነው طيب في التلخيص تلخيص የሚባል كتاب ላይ رواه ابو داود والنسائي وابن ماجه وابن حبان والدارقطني والحاكم ይላል وله الفاظ ብዙ ቃላቶች አሉት ይላል وصحح ابو حاتم والذهلي والدارقطني والبيهقي وغير واحد وقفه وهو الصواب ትክክለኛው መስናው ይያል ነው ሱቡል ሰላም ላይ ግን ሰናኒ ሁክመ ረፍዕ ይሰጠዋል ሐዲሱ መውቁፍም ቢሆን ነብያችን ተናግረውታል ማለት የሚያስችለን ነገር አለ አሉ ለምን ቢሏቸው اذ لا مسرح للاجتهاد አንድ ሰው በምርምር እንደዚህ በመናገር የሚችለው ነገር አይደለም የኢባዳ ጉዳይ ነው የኢባዳ ጉዳይ ደግሞ ካልሰሙ ከራሳቸው አንሰው መናገር አይችሉም ይዘጋይቦቹ አደበኛ ስርዓተኛ ናቸው በምርምር የሚደረግ ነገርም ስላላደለ ተመራምረው እንኳን እንዳንል ኢባዳ ጉዳይ ነው ይሄንን ነብያሽ ካልነገሯቸው ብርግ ብለው አያወሩምና የሚል ነገር ይዘግባሉ አልዊትሩ ቢከስር ዋው ዊትር بمعنى الفرد ነጠላ ማለት ነው ወይም የጥፍ ተቃራኒ ማለት ነው ሐቁን ሐቁን ሐቅ يحق حقا ሐቀ يحق ضرب يضرب በሚለው ወነሰረ እንሱር የሚመጣ የሁኩም አለ እያለ ነው بمعنى وجب واجب ثابت وثبت ይመጣል وله معاني عده ብዙ ትርጉም አለው ዋነው ሐቁን ማለት ዋጅቡን وفي روايه ثابت እዚህ የተፈለገው ግን ምንድነው ተአኩዱ መሽሩዕየቲ ነው ሐቅ ነው እውነት ነው ማለት ሱናነቱ በጣም የተረጋገጠ ነው ለማለት ነው አንዳንዶቹ ውትር ዋጅብ ነው ይሏቸዋል መዝሐብ ላይ ሐነፊያው መዝሐብ ከሄዳቸው አሁን ዋጅብ ይላሉ ውትር ዋጅብ ነው ብለው ያስቀምጣሉ ነገር ግን ዋጅብ ነው ለሚለው ማስረጃቸው ይሄ ሐዲስ ነበር ይሄ ደግሞ ተፈስሯል በሌላ ለምን ሱናነቱን ለማረጋገጥ ነው እንጂ ውትር ዋጅብ እንዳል አይደለም የሚያመለክት ደግሞ ሌላ አለ ስለዚህ እዚህ ጋር የምትረጉሙት ዋ አልውትሩ ዋጅብ የሚለው ላይ ታቢቱን ብለን ነው የምትተረጉሙት ከዛ ውጭ ዋ አያስቀድምና ማለት ነው እሺ ሱነቱን ታቢቱን የተረጋገጠ ሱና ነው ሱናነቱ የሚያጠራጥር አይደለም በጣም የተጠና ሱና ነው ነው የተፈለገው ቀጥሉ وعن علي بن أبي طالب رضي الله تعالى عنه قال ليس الوتر بحتم كهيئة المكتوبة ولكن سنة سنها رسول الله صلى الله عليه وسلم رواه النسائي والترمذي وحسنه والحاكم وصححه ማሻአላህ እዚሁ መጣ ማለት ነው ዋጅብ እንዳልሆነ የሚያመለክተው وعن علي بن ابي طالب رضي الله عنه قال ليس الوتر بحتم كهيات المكتوبه ولكن سنة سنها رسول الله صلى الله عليه وسلم رواه الترمذي وحسنه والنسائي والحاكم وصححه طيب علي بن ابي طالب ከተባለው ታዋቂ ሱሐቢ ተዘገበ انه قال ሳቸው አሉ ምን አሉ علي ليس الوتر بحتم ውትር ሶላት የሚባለው ነገር ዋጅብ አይደለም ቢሐትሚን ማለት ዋጅብ አይደለም ከሀያትን መክቱባ ቅድሙ አውትሩ ሐቁን ስላለ ለዛ መፈሰረ ነው ከሀያትን መክቱባ ዋጅቡን ስንል እንደዛ እንደምናቀው ፈርዱ ሶላት ግዴታ እንደሆነው ማለት አይደለም ቢቀር የሚያስቀጣ ማለት አይደለም ፈርዱ ሶላት ሳይሰገድ ቢቀር ያስቀጣል ያከፍራልም ከዛ ማለፉ ውትር ግን ቢቀር ያስቀጣል ወይም ያከፍራል ማለት አይደለም ዋጅብነቱ ለይሰ كحيات መክቱብ አይደለም እንደዛ ዋጅብ አይደለም አሉ ወላኪን سنه سنه ነቸው ትርሶላት ሰናህ ረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ሱና ያደረገው ሱና ነች ትርሚዚ ዘግቦታል ሐዲስን ጥሩ ብሎታል ነሳይ እንዲሁ ዘግቦታል ሐኪምም ዘግቦታል ሷሂህም ብሎታል ነው ማዕናው ግልጽ ነው የሚከብድ ነገር አይደለም እዚህ ጋር ግን አንድም ጠይቃችሁ ይሄ አባባል አሁን የነብያችን ነው ያልይ ነው አልውትሩ ቢሐትሚን ከሀያት المكتوبه ولكن سنه سنها رسول الله صلى الله عليه وسلم የአሊ አባባል ነው ቃለ ረሱላህ ብሎ አይደለም ያመጡት አሊ ናቸው የተናገሩት ነገር ግን የነብያችን ቃል ነው ለምን ከተባለ መጨረሻ ላይ ምን አሉ ሱነቱን ሰነሃ ረሱልላህ የአላህ መልእክተኛ ሱና አድርገውታል ካሉ ሐዲሱ መርፉ ሆነ ማለት ነው ነብያችን በተግባር አስገኝተውታል ሱናነቱን አሳይተውናል ዋጅብ እንዳልሆነ እንዳልሆነ ያስተማሩን ትምህርት አለ ይያሉ ነው ስለዚህ ሀዲሱ መርፎ ነው ዝሮ ዝሮ ደረጃውም ሐሰን ነው የቅድሙን ሐዲስ በሚገባ አስሮልናል ዋጅቡን የሚለው ሳቢቱን ለማለት እንጂ ያ የምናቀው ዋጅብ እንዳልሆነ በደንብ አስቀምጠውታል ነው ሱነቱን አሱነቱ አጥሪቀቱ ሐሰተን ካታውቀ ሱና መስከቋንቋ ደረጃ መንገድ ማለት ነው ያ መንገድ ጥሩ ይሁን መጥፎ ይሁን ሱና ከተባለ በቋንቋ ደረጃ መንገድ ማለት ነው ከአላህ በኩል ከግን አላህ ሱና ድጉታ ከተባለ ህክማ ነው ወይም ደግሞ ብያ ነው ሁክሙሁ ወአምሩሁ ወነህዩሁ የነብዩ አለይሂ ሰላቱ ወሰለም ሱና ሲባል ማህደሶች ዘንድ ንግግራቸው ተግባራቸው ያጸደቁት ነገር ማለት ነው ፉቃሃዎች ዘንድ ሱና ሲሉ ደግሞ ማ ኡሲበ ፋዒሉሁ ወይም ማይሳቡ ፋዒሉ የሰራው አጅር የሚያገኝበት ወለም ይعاقب ታሪኩሁ ሱናን የተወሰው የማይቀጣበት ማለታቸው ነው ሱና ለአንዷ ሲሆን ሱነን ከተባለ ለብዙዎች ነው ሱነትን ሱነን ሱናዎች ለማለት እሺ ስለዚህ ውትር አንድ ረካ ይሰገዳል ሶስት ረካ ይሰገዳል 5 7 9 11 ተደርጎ ይሰገዳል فاذا انفصلت الثلاث بسلامين او الخمس او السبع او التسع او ال11 كان الوتر اسما للركعه المفصوله وحدها አዎ አንድ ላይ አምስት ከሰገደ ያው እንዳለ ውትር ይባላል ረካዓትን ረካዓትን እየሰገደ ቆይቶ ነጥሎ ሶስቷን ባንድ ከሰገደ ወይ ደግሞ አንድ ረካ ብቻውን ከሰገደ ያቺ አንድ ረካዓት ውትር የምትባለው ማለት ነው በጥቅሉ ለምን فاذا خشي خشيت الصبح فاوتر بواحده የሚለው ሐዲስ ግልጽ ነው ቱትሩ ለከ ማቀር ሰለይተ የሰገከው ሁሉ ውትር ታስብለዋለች ተብሏል አላየሃል አያይዞ መስገድም የገነጣጠሉ መስገድም በሁለት ረካ ያደረጉ መጨረሻ አንዷ መስገድ እንደሚቻል እንደገና ራሷ ሶስት ረካ ውትር አንድ ላይ መስገድ ወይ ሁለት ረካ ላይ ማሰላምተን አንዷን ለብቻ ማምጣትም እንደሚቻል ግልጽ የሆነ ማስረጃ አለን ማለት ነው እጃሉ አኺረ ሶላትኩም ቢሌሊ الوتر ወይም ውትራ ነው ሌሊት ምን ሰግድ ሰዎች ከሆን ውትርን መጨረሻ ነው የምንሰግደው ማታ ሰግደን ደግሞ እንደገና ሌሊት ተንሰ መስገድ ወይም ደግሞ ማታም ሌሊትም ውትር መስገድ የለብንም እሺ وعن رضي الله تعالى عنه أن رسول الله صلى الله عليه وسلم قام في شهر رمضان ثم انتظروه من القابلة من القابلة فلم يخرج وقال إني خشئت أن يكتب عليكم الوتر رواه ابن حبان طيب وعن جابر رضي الله تعالى عنه قال آه، أن رسول الله صلى الله عليه وسلم قام في شهر رمضان ثم انتظروه من القابلة فلم يخرج وقال اني خشيت ان يكتب عليكم الوتر رواه ابن حبان ከጃብር ኢብኑ አብዱላህ ተዘገበ ስራውን አላህ ይወደድለትና አነ ረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ቃመ ማዝቦታ ማለት ነው ሰገዱ ማለት ነው في شهر رمضان برمضان ወር ሶላት ሰገዱ ሰውም ተከትሏቸው ሰገደ ህዝቡን አሰገዱ ሱን ሌሊት ማለት ነው ቂያመ ሌሊት ምን ለዚህ ነው ቂያመ ማለት ያው ሶላቅ ሶላተ ሌሊት እንደ ማለት ነው ከዛ በበነጋው ደግሞ እንደዙ ሰገዱ ይላል እዚህ ጋር ሳጥሮታል ሐዲሱን በሶስተኛው በአራተኛው ቀን ሲያው ሰው ቁጥሩ እየጨመረ እየጨመረ መጣ ይላል ያን ጊዜ ነብዩ አለይሂ ሰላቱ ወሰለም በቤታቸው ቀሩ ሳይመጡ ወደ መስጊድ ثم انتظروه عليه ከዚያ ቢጠብቋቸው ቢጠብቋቸው አልወጣሉ ነብዩ አለይሂ ሰላቱ ወሰለም የቃቢለት ማለት ከቀጣው ለሊት ላይ አሁንም ይወጣሉ ያሰግዱና ብለው ሲጠብቁ ሳይመጡ ቀሩ ቢጠብቁ ቢጠብቁ እንደውም ሊነጋባቸው ሲል ድንጋይ መወረድ ጀመሩ ይላል ወደ ቤታቸው እንደ ጋር ድምጽ ሲሰሙ ምን ወጣ ብለው ይወጣሉና ብለው ያው ከእንቅልፋቸው ለማንቃት ፈልገው ማለት ነው እሳቸው ግን ዝም ብለው ደፍጠው አደሩ ለሱብሂ መጡ ثم انتظروهما ከዛም ተጠባበቋቸው من القابلة በቀጣው ሌሊት فلم يخرج አልወጡላቸው በመጨረሻ ግን ወደ ሱብሂ መጡ ሱብሂን ካሰገሩ በኋላ ወቃል አሏቸው ኢኒ خشيت ፈርቼ ነው ዛሬ ያልመጣሁት አን ይክተበ አለይኩም الوتر ዊትር በእናንተ ላይ ዊትር በእናንተ ላይ ግዴታ እንዳይሆን ፈርቼ ነው በቀጣይነት አዘውትረን የሌሊት ሶላት ካስተገርኳችሁ በጣም ሲበዛ ግዴታ ሊያደርግብን ይችላል አላህ ያ ደግሞ ለእናንተ ማይቻል ውስጥ ገባችሁ ማለት ነው ይሄ ስጋት ይዞኝ ነው እንጂ መጥቼ ባሰግዳችሁ ደስታውን አልችለውም ነበር ማለት ነው ስለዚህ አንዳንድ ሰዎች አንድ ነገር ቢዳ የማያሰኘው ነብያችን አለይሂ ሰላም ሊሰግዱ ፈልገው ሊሰግዱ ታስበው ወይም ጀምረውት የሆነ ከልክሏቸው ካልቀረ ነው የሆነ ምክንያት ከልክሏቸው ከሆነስ እሳቸው ባያደርጉትም እኛ ብናደርገው ቢዲ አይባልም ማለት ነው በነገራችን ይሄም አንድ ቀን ሁለት ቀን ሶስት ቀን አሰግደው ነው የሚለው ኢሳይ ቡኻሪ ያለ ሐዲስ ነው ከዛ በኋላ ነው ያቆሙት ያቆሙበትም ደግሞ አይሆንም ለማለት ሳይሆን ግዴታ ይሆናል ብለው ከመፍራት ነው لولا ان اشق على امتي لا امرتهم بالسواك እንደሚለው ማለት ነው ሲዋክንም እንደዚሁ ሊያዙ ፈልገው ነበር ነገር ግን ግዴታ ከሆነ ደግሞ ህዝቦች አይወጡትም የሚለው እዝነት ያዛቸውና ያው ግዴታውን ሳይያዙ ቀሩ ማለት ነው አላየሃል ያው ለሊት ቂያም ለል ጀማ መስገድ ይቻላል እንሰግድኛው እንችላለን ነብያችን ያቆሙትም እንዳይወጅብብን ግዴታ እንዳይሆነብን ፈርተው ነው በሳቸው ጊዜ ማለት ነው ከሳቸው በኋላ ችግር የለም ያ ስጋት ተነስቷል ማለት ነው في صحيح البخاري ያለውን ሐዲስ ልቀራላችሁ أن النبي صلى الله عليه وسلم صلى في المسجد መስጊድ ውስጥ አሰገዷቸው ይላል ወይም ሰገዱ መስጊድ ውስጥ እሳቸውን ተከትሎ ሰው ፈሰላ ቢሶላቲ ናስ ይላል ብዙ ሰዎች ተከትለው ሰገዱ ثم صلى الثانيه ሁለተኛው ሌሊት ማለት ነው ሰው ጨመረ ይላል فكثر الناس ثم اجتمعوا في الليله الثالثه የሶስተኛው ሌሊት ነብያችን መተው አሰገዱን ሰገድ ሌሊት እያሉ ሲዋራ ጨመረ አውራ ቢያት ይላል ወይም የአራተኛው ሌሊት በጣም ጨመረ ይላል ያን ጊዜ ፈለም ይخرج اليهم የሰው መጨመር ሲያውት ሳይወጡ ቀሩ ረሱላህ ሰለላሁ ዐለይሂ ወሰለም ፈለማ አስበሃ እንደነጋና ለሱብ ሶላት እንደመጡ ቃለ አሏቸው رايت ለጅ صنعتم ለታደርጉት የነበረው ነገር እሰማ ነበር አሉ አንዳንዱ እህ እህ እያለ ይስል ነበር አንዳንዱ ድንጋም እየወረወረ ነበር فلم يمنعني من الخروج اليكم الا اني خشيت ان يفرض عليكم وذلك في شهر رمضان ያ ክስተት የተከሰተው ረመዳን ወር ላይ ነበረ ስለዚህ ረመዳን ላይ አሁን በጀማዓ ምን ሰግደው ሶላት ያንን ተከትሎ የመጣ ሱና ነው ማለት ነው እሺ በጥቅሉ ሐዲሱ صحيح ነው ስለዚህ የሌሊት ሶላት ወይም የተራፊ ጀማዓ ሱና ነው ቢድዓ አይደለም አንዳንዶቹ ቢድዓ ሐሰን አለው የቢድዓ ጥሩ አለው ብለው የሚሟገቱ አሉ ስለዚህ ዑመር ረመዳንን ተራዊህን ቢድዓ ሐሰና ብለውታል ቢድዓ ብለውታልና ስለዚህ ቢዲአ ካሉት ያው ቢዲአ ሐሳም መሆን አለበት ብለው የሚከራከሩ አሉ ነገር ግን የዑመር ቢዲአ አባባላቸው ሌላ እንደገና ሰው ቢዲአ የሚለው ሌላ የማይገናኝ ነገር ነው ዑመር ቢዲአ ማለታቸው ስግደቱን አይደለም ሰው ተበታትኖ አንድ መስጊድ ላይ ይሰግድ ነበር ከዛ በኋላ ተበታትኖ ሁሉ ላይ ብቻ ማለት ነው ከዛ ዑመር መቶ ሲያዋቸው ያን ብቻው ያን ብቻው መስጊድ ውስጥ ይሰግዳሉ ይሄን ከምታደርጉማ ያ ነብያችን ያሰጋ የነበረው ስጋ ተነስቷል አሁን ላይ መስጊድ መምጣታችሁ ካልቀረ ለምን አንድ ላይ ያሰግዱ አንድ ላይ መስጊድ ታወቀ ሱና ነው ብለው አሰባሰቧቸው አሁን ዑመር አንድ ላይ ማሰባሰባቸውን የሳቸውን ማሰባሰባቸውን ነው እንጂ ቢዲአ ያሉት ሶላቱ ራሱ ቢዲአ ነው ማለት አይደለም ያማ ቢሆን አሰን ዑመር መች ቢዲአ ያዛሉ ከቢዲአ ይከለክላሉ እንጂ ማለት ነው ስለዚህ እዛ ቦታ ላይ ቢዲአ ማለታቸው ኒዕመት ቢዲአቱ هذه ያሉበት ሶላቱን ሳይሆን የኔ አሁን እዚህ መስጊድ ገብተው ለየብቻ የሚሰግዱ ሰዎች ማሰባሰቤ እንደው ምንድነው ወደር የለሽ ለማለት ነው ወደር የለሽ ተግባር ሰራሁ ጥሩ ስራ ሰራሁ ማታቸው እንጂ ሶላቱማ መጀመሪያም ሱና ነው የታወቀ ነው ስለዚህ ረመዳን ላይ ተራዊህ ምን ሰግደው ማለት ነው ይሄ ሳቢት የሆነ ነገር ነው ማያጨቃጭቅም ባሁን አንድ አንድ እያስቸገረን የመጣው ማታ ተራው ተብሎ ለሊት ደግሞ ተሐጅድ የሚባለው ነገር ብቻ ነው ይከበደን እሱም እንግዲህ መፍትሄው ይመጣል ኢንሻአላህ እሺ ቀጥሉ السلام عليكم ورحمة الله وبركاته وعن خارجة بن حذافة رضي الله عنه قال قال رسول الله صلى الله عليه وسلم إن الله أمدكم بصلاة هي خير لكم من حمر النعام قلنا وما هي يا رسول الله قال الوتر ما بين صلاة ما بين صلاة العشاء إلى طلوع الفجر راه الخمسة إلا النسائي وصححه الحاكم ورواه أحمد عن عن عمرو بن شعيب عن أبيه عن جده نحوه وعن خارجة بن حذافة رضي الله تعالى عنه قال قال رسول الله صلى الله عليه وسلم إن الله أمدكم بسلاتمه خير لكم من حمر النعم قلنا وما هي يا رسول الله قال الوتر ما بين صلاة العشاء إلى طلوع الفجر خارجة ابن حذافة ከሚባለው ሱሐቢ ተዘገበ ማለት ነው ሳቸው ምን አሉ قال رسول الله يا الله መልእክተኛ እንዲህ ብለዋል ان الله الله አመደኩም ጨምሯችኋል ቢሶላትን የሆነ ሶላት ጨምሯችኋል ይሄ ያቺ የጨመረላችሁ ሶላት خيرul لكم ለእናንተ የተሻለችና ያማረች የበለጠች ናት من حمر النعم ከቀያይ እንስሳ ወይም ሁምረና ማለት ያ ሁምር ቀይ ማለት ነው ከለሩ ቀይ የሆነ ነገር በጣም ይፈልጋል ነአም ማለት ደግሞ ያው ኢቢል በቀር ገነም ማለት ነው ግን አብዛኛው የሚጠቀሙት ሁምረና አም ሲባል ግመሎችን ነው ግመሎችን ቀይ ግመሎች በጣም ይፈልጋሉ ይባላል አረበኛው ቃል ግን ሁምር ማለት ቀይ ማለት ነው ናም ማለት ሶስቱን እንስሳዎች ናቸው ሁሉም ይካታሉ ፍየልና በግ ያው ባንድ የሚካተተው ከብትና ግመል ማለት ነው ነገር ግን አብዛኛውን ቃል የሚጠቀሙት ለግመል ነው ስለዚህ ከግመል ከቀያይ ግመል ክምችት የተሻለችና የበለጠች የሆነችን ሶላት አላህ ጨምሮላችኋል ብለው ተናገሩ ቁልና ወማ هي يا رسول الله ሰማን ቻሪያ ሱራቷ እንዲህ ያለ ወሬ ያጓጓል እንዴ ያለ ሱራቱ ባህሪዋን ገለጹ ሱራቷን አልተናገሩም ባህሪዋንና ደረጃዋን የተናገሩት ምን ምን አይነት ሶላት ነች ብለው ሲጠይቁ አልዊትሩ ዊትር ሶላት ነው አሏቸው ወቅቱን ደግሞ ሲናገሩ ማ በይነ ሶላት العشاء الى طلوع الفجر ኢሻ ከተሰገደበት ሰዓት ጀምሮ እስከ ፈጅር መውጣት ድረስ የሚቀጥል ነው ፈጅር ከወጣ በኋላ ግን ወቅቱ ያልቃል ማለት ነው رواه الخمسه للنسائيه አምስቱም ዘግበውታል ከነሳይ ውጭ አሉት وصححه الحاكم حاكم ጥሩ ብለውታል ነው ኢማሙ አህመድ ዘግበዋል አለ ወረዋ አህመድ عن عمرو بن شعيب عن ابيه عمرو بن شعيب ከአባቱ ማት ከሹዓይብ عن جده ከአያቱ ይዞ نحوه ይሄን የመሰለ ሐዲስ ዘግበዋል ነው የሚለው عمرو بن شعيب عن جده ትንሽ ሐዲሱን ብዙ አይደጋግፉትም አላየሃል ማጠናከሪያ ይሆናል ማለት ነው ሐዲሱ ዝሮ ዝሮ የላኛው ሐዲስ ራሱ ሶሂህ ስለሆነ ችግር የለው አመደኩም ማለት ጨምሮላችኋል በማና ዛደኩም እንደማለት ነው ከዚህ ሐዲስ የምንወስደው ምንድነው ሶላቱን ውትር የውትር ሶላት በጣም ትልቅ ደረጃ ያላት መሆኑን ነው የዋጋዋን ነገር ካየ ነው የምታስገኘውን ጥቅም ስናየው በጣም አረቦች ዘንድ አለ የለም የሚባል ንብረት ቢኖር ግመል ነው ከዛም የቀይ ግመል ከዛም መንጋ ከዛ ሁሉ የምትበልጥ ሶላት ነች እንደው ችላ እንዳትሏት ብለው ነብዩ አለይሂ ሰላቱ ወሰለም አጠናክረው ተናግረዋል ወቅቱ ውትር ደግሞ ከኢሻ ይዞ እስከ ፈጅር ድረስ ነው የሚለውን ያሳያል የሶላተ የኢሻ ወቅቱ ግን እስከ ሌሊት ግማሽ ነው ውትር ግን ይቀጥላል ማለት ነው <clears throat> <clears throat> እንግዲህ ምናልባት እዚህ ጋር እንደምንለው ነገር ቢኖር የውትር ሶላት ከየት እስከ ነው ያሉኝ ከኢሻ እስካልፈጀረ ድረስ ወይም እስከሚፈጅር ድረስ እሺ መንገድ በመንወጣ ሰዓት ሶላት ማሸጋሸግ እንችላለን የኢሻን ሶላት መግሪብ ላይ እንሰግዳለን አይደል ስለዚህ የውትር ወቅቱ እዛው ተለመደው የኢሻ ወቅት በኋላ ነው የሚገባው ወይስ ኢሻን ከሰገርን በሳ ጀምረን መስገድ እንችላለን ወቅቱ የመግሪብን ቢሆን ማለት ነው እዚህ ጋር የሐዲሱ አነጋገር ራሱ ያንን ለማካተት የተፈለገ ነው ያንን ለማካተት ፈልገው ነው የውትር ወቅቱ ከኢሻ እስከ ፈጅር ያለው ነው ያሉት ኢሻን መግሪብ ወስደን ምን ሰግድ ከሆነ አዎ ከኢሻ ቀጥሎ ውትር ይገባል አዎ በመግሪብ ላይም ቢሆን ማለት ተገረሸው ለምን በኢሻ بعد وقت العشاء አይደለም ያሉት بعد وقت العشاء ብለው ቢሆን ኑሮ ያው የኢሻ ወቅት ሳይገባ አይቻልም እንል ነበር አይደለም ማ بعد العشاء ነው ከኢሻ ሶላት እስከ ፈጅር ይቀጥላል ስላሉ ሶላት ማሸጋሸን የኢሻን ሶላት ወደ መግሪብ አምተብን ሰግደው እንኳን በሙሳፊርነት ከዛ ቀጥለን ወትር መስገድ የምንችል መሆኑን በግልጽ ያሳያል ሐዲሱ ነው ሌላው አላህ Subhanahu Wa ለፈለገው ባሪያ የፈለገውን ሐሰና ጨምሮ ጨማምሮ መስጠት ያቀበታልም መብቱም ነው ማለት ነው አላህ ከሁሉም የተብቃቃ ነው ለአንዱ ጨምሮ ለአንዱ ቀንሶ ማለት የሰው ልጅ ቢሆን ይሄን ሰው የጨማመረበት ሰጠ ሰጠ ታረገው ምን ፈልጎ ነው ከሱ ይባላል ሰው ከሆነ አላህ ግን ከሰዎች ምንም አይፈልግም እነላሁ الغني የተብቃቃ ጌታ ነው ነገር ግን ይሄ ይገባዋል ይሄ አይገባውም ብሎ ማከፋፈል መብቱ ነው من عمل صالحا فلنفسه ነው የፈለገውን አዳሩ ሲሰግድ ቢያድር የሚጠቅመው ራስ ነው አንድ ባረ እኔ አልሰግድም ብሎ ፈርዱን ቢተው የሚጎዳው ራሱን ነው ሰው ይጎዳ ይመስለዋል እንጂ ለጊዜው ማለት ነው ስለዚህ አላህ ለፈለገው ባሪያ ቢጨምረውም የኛን ኡመት ቡትን በመስገድ ትልቅ ደረጃ ቢሰጠንም ለራሳችን ጥቅም መሆኑን ማወቅና መገንዘብ ይኖርብናል ነው ቀጥሉ بسم الله الرحمن الرحيم الصلاة والسلام على رسول الله وعن عبد الله بن بريدة عن أبيه قال قال قال آه قال رسول صلى الله عليه وسلم الوتر حق فمن لم يوتر فليس منا أخرجه أبو داود بسند لين وصحاه الحكيم وله شاهد ضعيف ضعيف عن أبي هريرة عند أحمد طيب مجرى شهادة هنا وعن عبد الله بن بريدة عن أبيه رضي الله عنهما قال قال رسول الله صلى الله عليه وسلم الوتر حق فمن لم يوتر فليس منا أخرجه أبو داود بسند لين وصححه الحاكم وله شاهد ضعيف عن ابي هريره عند احمد يالنو كعبد الله بن بريده كعباته كبريده ዘግቧል ምን አለ قال رسول الله يا الله መልእክተኛ ተናግረዋል አለ ምን ተናገሩ አልውትሩ ሐቅ ብለዋል ውትር ሐቅ ነው ብለዋል አው ሐቅ ነው ሳቢት ማለት ነው የተረጋገጠ ነው فمن لم يتر ውትር ያልሰገደ ሰው فليس منا ከኛ አይደለም ብለዋል ከኛ አይደለም ብለዋል የኛ መንገድ ተከተል አይደለም የኛ የኛን ስና ሀይ አይደለም ማለት ነው አخرجه ابو داود بسند لين ابو داود ያው ትንሽ ደከም ባለ ሰነድ ዘግበውታል ሐኪም ግን ጥሩ ሐዲስ ብለውታል ነው የሚለው ሐኪም ጥሩ ሐዲስ ብለውታል ወለሁ ሻሂድ ሌላ ደግሞ ምስክር አለው ሐዲሱ ضعيفን ደካማ የሆነ ከአቡ ሁረይራ የተዘገበ ኢማሙ አህመድ ዘንድ የሚገኝ የሆነ ሙስነድ ኢማም አህመድ ማለት ነው ተደማምሮ ሐሰን لغيره ይደርሳል ሐዲሱ ዙሮ ዙሮ ሐሰን لغيره ይደርሳል ነው እንግዲህ አንዳንዶቹ ሐዲሱን ሙንከሩል ሐዲስ የሚያሉት ሙንከር ካሉት ወደ ሐሰን ሊደርስ አይችልም وفي الاسناد انقطاع بين معاويه بن مره وابي هريره قاله احمد وله شاهد عن ابي ايوب رواه الدارقطني وقال ليس بمحفوظ እንዴት ሐሰን እንዳደረሱ ግን አላውቅም ሐዲሱን ሐሰን ለማድረስ ሞክረዋል ليس منا ማለት ليس على هدينا الكامل ብለው ፈሰሩት ያው እንደዚህ ካልተፈሰረ አስቸጋሪ ነው የኛን የተሟላ መመሪያ የተከተለ አይደለም ሙስሊም የማይሰግድ ሰው ማለት ነው ሙስሊም የማይሰግድ ሰው የኛን ሙሉ መመሪያ የሚከተል ሰው አይደለም አጓድሏል ማለት ነው ትክክል ማጓደል ትክክል ነው ግን ለፈለሰ ሚና የሚለው ብዙ ጊዜ በሆነ መጥፎ ነገር ላይ ነበር ይሄን ለምሳሌ መንገሸና ፈለሰ ሚና እኛን ያታለሰው ከኛ አይደለም ይላሉ እዛ ቦታ ላይ የተሟላውን ስላችን ሀያ እዛ ላይ ሐዲሱ ባለበት መፈሰር ያለበት ليس على هذه الكامل ወይም ደግሞ ሙስሊም አይደለም ማለት ነው ወይም ምን አይደለም እያሉ ትንታኔ የሚገቡትን ሰዎች ዑለሞች አይቀበሉም ያወግዛሉ ማለት ነው ለምን ትርጉሙ በጣም የሚመቸው ባለበት ሲፈሰር ነው ከኛ አይደለም ብለው ከኛ አይደለም ባለበት ሲተረጎም ነው እዚህ ቦታ ላይ ግን ውትር ሱና ነው ውትር ያልሰገደ ሰው ደግሞ ጭራሽ ሙስሊም አይደለም ወደሚለው ትንታኔ ለመሄድ ስለሚከብድ የተሟላው ሱናችን የተከተለ አይደለም ቢባል ያስከዳል ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته